አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ምን ነገር አደረገ? ቢስሚላህ ራህማን ራሂም አልሐይዱ ወኒፋስ ብለን ቀርተናል። በሐይድና በኒፋሳ ጊዜ ጾም እንደማይጾም እና የጾም ቀባ እንዳለባቸው ሐይደኞችና ንፋሰኞች የሶላችን እንደሌለባቸው ተመልክተናል። ዕለቱ ሕክማው ምንድን ነው ተብላ ተጠየቀ አይሻ እንታዘዝ ነበር ብላ ነው የመለሰችው። ሕክመቱ ዛሬ የማይጾሙበት ምክንያት ምንድን ነው? በሐይድ ጊዜና በኒፋሳ ጊዜ የማይጾሙበት ሕክማው ጥበቡ ምንድን ነው? قال شيخ الإسلام ابن تيمية في مجموع الفتاوي ها أمستينو خمسة وعشرين مجلدا ومئتين واحد وخمسين ثلاثمة خمسة عندنا وقد سلاي عنده الألو ያው የራስ ነው ሕክማውን የተናገሩት አላህ አለም ምን እንደሆነ ምን ይላሉ? ወደሙን ለዲ ያ ደም ይላሉ። የኹሩጅ ቢልሐይድ በሐይድ ምክንያት የሚወጣው ደም ይላሉ። የኹሩጅ ቢልሐይድ ይህ ኹሩጅ ደም ያው ከአካላት ውስጥ ደም ነው። ዋና የአካል እንትን ማለቻ ሞተር የሆነ ማጠናከሪያ የሆነ ደም ነው የሚፈሰው ደም። ወልሐኢድ ሐይደኛ ደግሞ ዩምኪኑሃ ይመቻታል ወይንም ይሄድላታል አንተ ሱመ ልትጾም في غير أوقات الدم كدم تبالو جزي أم من مشاكل كدم الدم كم يمتعب بس جزي تبالو جزي مطعم تبال غير أوقات الدم كدم جزي الذي يهدم يخرج بالحيث بحيث يوقع دم يهدمها دمها كسو النفاين يوقع هنا دم فكان صومها مطعما هنا في تلك الحال سلام بهون السبت ساعة الدم بما يفسد السبت ساعة مطعما صوما معتدلا ትክክለኛ የሆነ ጾም ይሆናል። ሙዕተድለን እሷን አደጋ ውስጥ የማይከት ማለት ነው። ሰውመን ሙዕተድለን ትክክለኛ ጾም ይሆናል። ላያኹሩጁ ፊህ ደሙ ደም በማይወጣበት ጊዜ ስለሆነ አለዚ ይቀውል በደነ ሰውነቷን የሚያጠናክር የሆነ ደሟ የሚፈስ ከሆነ ሰውነቷ እየደከመ ይሄዳል። ስለዚህ ረመዳኑ ለእሷ አደጋ ነው የሚሆነው ማለት ነው። ፈካነ ሆነ ሰውሙሃ መጾሟ ፊትልከል ሐል በዚህ ሁኔታ ደሟ በማይፈስባት ጊዜ መጾሟ ሰውመን ሙዕተድለን ፍትሐዊና ትክክለኛ ጾም ይሆናል። ላያኹሩጁ ፊህ ደሙ ደም በማይወጣበት ጊዜ ነውና አለዚ ይህ ደም ይቀውል በደነ ሰውነቷን የሚያጠናክር ነው። አለዚ ሆ ማደቱ ምክንያቱም የሰውነት ንጥረ አካል ስለሆነ እንድትጠናከር ደም እየፈሰሰ መጾም አንደኛ ጾሙ ራሱ ያደክማል፣ ሁለተኛ ደማ መፍሰስ አለ። የሁለቱ የአደጋ ውጤት እሷን ከቁጥጥር ውጭ ሊያወጣት ይችላል። ስለዚህ ደሟ ባለበትና የደሟ ስርዓተ ስህተት ሰላም በሆነበት ጊዜ መጾሟ ጥሩ ነው። ለዛ ተብሎ ነው ይላሉ። ወሰውሙሃ ፊል ሐይድ በሐይድ ጊዜ መጾሟ ዩጂቡ የግድ ነው። አየኸሩጀ ፊህ ደሞሃ አለዲ ዩጂቡ ያረጋግጣል። አየኸሩጀ ፊህ ደሞሃ ደማ መፍሰሱ አይቀርም። ፊል ሐይድ ስትጾም ደማ እየፈሰሰ ነው። يجب أن يخرج فيه دمها دمها يفسقል الذي هو مادتها ንጥረ እንትኗ የሆነ ማለት ነው። ማዳ ማለት ከሰውነት ውስጥ ያሉ ንጥረ ነገሮች ማለት ነው። ማዳ ይባላሉ ንጥረ ነገሮች ኃይል የሚሰጣት ማለት ነው። ደማ ውስጥ ያለው ንጥረ ነገር የخرج فيه دمها الذي ደማ ይፈሳል هو ማደቷ ንጥረ ነገሯ የሆነ ወይጂቡ ያረጋግጣል ደማ ከፈሰሰ ንቁሷነ በደኒሃ የሰውነት ጉድለት ያመጣል ወضዕቲሃ ድክመት ያመጣበታል ድክመትም ያመጣባታል ትዳከማለች ወኹሩጁ ሶሚሃ ወኹሩጁ ሶሚሃ ምን አልኢዕቲዳል ጾሟ ደግሞ መውጣቱ ምን አልኢዕቲዳል አን አልኢዕቲዳል ከፍትህ መውጣቱ ይሄ ማለት እሷን መጉዳቱ ፈኡሚረት ለዚህ ምክንያት ፈኡሚረት ታዘዘች አንተሱመ እንድትጾም ሲገይሪ አውቃት አልሐይድ ከሐይድ ጊዜ ውጭ ባለ ጊዜ እንድትጾም ታዛለች። አጭሩ ምንድን ነው? ደማ በሚፈስበት ሰዓት ሰውነቷ ይደክማል። እንደገና ጾም ስንጨምርባት ደግሞ ሌላ ድክመት ነው፣ እሷም መጉዳት ነው። ስለዚህ ደሟ ንጥረ ነገሯ ከሚወጣበት ጊዜ ውጭ ባለ ጊዜ ብትጾመው የተሻለ ነው። ለዚህ ብሎ ነው ደሙ ስለሚጎዳት ነው። በቃ ነው ወደሙ ለዚ ወደሙ ለዚ ያ ደም يخرج بالحيض በሀይድ ምክንያት የሚፈሰው ደም ይሄ خروج الدم የሰውነቷ ደም የሚፈስበት ሰዓት ነው። والحائض አንድ ሀይደኛ ሴት يمكنها ይቻላታል አንተ ሶመ ልትጾም ይቻላል። ሲገይሪ ውጭ ማለት ነው። አውቃት ይደም ደማ ከሚፈስበት ጊዜ ውጭ ባለ ጊዜ መጾም ትችላለች። አለዚህ ያ ደም የخرج بالحيض በሀይድ ምክንያት የሚፈሰው ደም ይሄ ደሙሃ ደሟ የሆነ የሰውነቷ ንጥረ አካል የሆነ የሰውነቷ ማጠናከሪያ የሆነው ደም ከሚፈስበት ጊዜ ውጭ ባለ ጊዜ መጾም ይገባታል። ትችላለች። ሁልጊዜ አይደለም ፈሰው ክፍት ጊዜ አለ። ደሟ የማይፈስበት ጊዜ አለ። ያንን ጠብቃ ፍጹም ማለት ነው። ፈካነ ሆነ ሶሙሃ ይቺ ልጅ መጾሟ في تلك الحال በሀይድ ሰዓት ሆና መጾሟ أو في تلك الحال ከሀይድ ጊዜ ውጭ ባለ في تلك الحال በዚህ ሁኔታ ማለት ምን ማለት ነው? ከሀይድ ጊዜ ውጭ ባለ ጊዜ መጾሟ ማለት ነው። ሶመን ጾም ይሆናል። معتدلا ፍትሃዊ ጾም ነው የሚሆነው። እሷን በማይጎዳ መልኩ ያለ ጾም ይሆናል ማለት ነው። لا يخرج فيه دم ደም በማይወጣበት ጊዜ የምትጾም ከሆነ የተስተካከለ ጾም ይሆንላታል። ደማ እየፈሰሰ ትጾም ብንል አንደኛ አይዱ ይጎዳታል፣ ሁለተኛ ጾሙ ይጎዳታል። ሁለት ጉዳት በአንድ ሰው ላይ ደግሞ ሸሪዓችን የማያዝም ስለዚህ ተደራራቢ በሽተኛ ይጹም አይባልም፣ መንገደኛ ይጹም አልተባለም። ፈከዛሊከ አልሐኢድ እንደዚሁ ያዳክማታልና ያሄዱ መሰጡ ፈካነ ሰውሙሃ መጾሟ ፊ ተልከል ሐል በዚህ ሁኔታ በምን ሁኔታ ውስጥ ሆነ ንጹህ ሆና ማለት ነው። ንጹህ ሆና መጾሟ ሰውመን ሙዕተድለን ፍትሃዊ የሆነ ጾም ይሆናል። ላያኽሩጁ ፊህ ደም ደም በማይወጣበት ጊዜ አለዚ ያ ደም ይቀውል በደነ ሰውነቷን የሚያጠናክር የሆነ አለዚ ሆማደዱ የሰውነቷ ንጥረ አካል የሆነ ደሟ በማይፈስበት ሰዓት መጾም አለባት። ምክንያቱም ማደተል በደን ነው የሰውነት ንጥረ አካል ነው። ደም ማለት ደሟ ሄደ ማለት መዳከም ነው፣ በጣም ክብደት ማለት በጣም ወሶሙሃ መጾሟ ፍል ሐይድ በሐይድ ሆና መጾሟ ዩጂቡ አይኽሩጀ ፊሂ ደመሃ አለዚ ደማ መውጣቷ አይቀሬ ነው። ሆማደቷ ንጥረ አካሏ የሆነ ደማ ይፈሳል። ስትጾም አይቋረጥም፣ ያው ይፈሳል። መፍሰስ ስላለበት ይፈሳል። ይህ ደማ መፍሰስ ደግሞ ወዩጂቡ ያረጋግጣል። ንቅሷነ በደኒሃ ሰውነቷ እየጎደለ መምጣትን ያረጋግጣል። ደማ ከፈሰሰ ሰውነቷ ይጎድላል። ወዷዕፊሃ ድክመትን ያመጣባታል። ምኑ ደም መፍሰሱ። በዛ ላይ ደግሞ ጾም ስትጨምርበት ትወድቃለች። ወኹሩጁ ሰውሚሃ ጾሟን በመውጣቱ ምክንያት عن الاعتدال ከፍትሃዊነት መውጣቱ ጾሟ አቋቋሟ ከፍትሃዊነት መውጣቱ ምክንያቱም ሀይድ እየፈሰሳት እያለ ጾም ጾሚ ብንላት ጾሟ ከእትዳል ይወጣል፣ ከትክክለኝነት ያፈነግጣል፣ ከቁጥጥር ውጭ ይሆናል፣ ይጎዳታል። ለዚህም ነው فأمرت ታዘዘች፣ أن تصوم እንድትጾም ታዘዘ። ከገይሪ አውቃትል ሀይድ ከሀይድ ጊዜ ውጭ ጾሚ ተባለች። እዚህ ነው ነው በቃ አጭሩን ምን ማለት ነው? ደም ይጎዳታል። እንደገና ጾም ስንደርብባት እጥስ አደጋ ይፈጠርባታል። ስለዚህ ከሀይድ ጊዜ ውስጥ ባለ የሚለው ትእዛዝ ከአላህ መጣ። ሕክማው ይሄ ነው እያሉ ነው። አላህ አለ انتهى እዚህ ይጠናቀቃል የሚስል ያነጋገር አልሐምሉ ሕክማው ምንድን ነው? በሀይድ ጊዜ ሆኖ አለመጾምና በኒፋሳ ጊዜ ሆኖ አለመጾም እንዳትጾሙ የተባሉት ለምንድን ነው ተብሎ ቢጠየቅ ደሙ ስለሚያዳክማቸው ነው። ደሙ እያዳከማቸው እያለ ጾምን ጾሙ የሚባሉ ሁለተኛ ሌላ ድካም ጭምር ነው በእነሱ ላይ። ሸሪዓ ደግሞ የሰው ልጅ እንደዚህ አይነት ትእዛዝ አያዝም። ጉዳይ የሚያሳይ ትእዛዝ አያዝም ሸሪዓ። ሁለተኛ አልሐምሉ እርግዝና ወልእርዳ ማጥባት፣ እነዚህን እናያለን። አልሐምሉ መጸነስና ወልእርዳ ማጥባት አለዛኒ ሁለቱም ያሕሱሉ ብስያም በጾም ጊዜ የሚከሰቱ የሆኑ ፊህማ በእነሱ አልሐምል ወልእርዳ ጽንስና ማጥባት አለዛኒ ሁለቱም ጽንስና ማጥባት ያሕሱሉ ቢስያም በእነዚህ ሰዓት መጾሙ ይማ በጾም በማጥባት ጊዜና በጽንስ ጊዜ መጾም ያሕሱሉ ፊህ መበረር ጉዳት የሚያመጣ ከሆነ አለል በሴት ልጅ ላይ አው አላ ጢፍልሃ ወይ በህፃኗ ላይ አው አለይሂማ ወይ በእናትም በጽንስም ላይ ማዓን አንድ ላይ ጉዳት የሚያመጣ ከሆነ የዛን ጊዜ ጾም ይቆጠባሉ። አልሐምሉ ጽንስ እርጉዝ ሴት ወልኢርዳ የምታጠባ ሴት አለዛኒ እነዚህ ሁለቱ ማጥባትና መጸነስ የሕሱሉ የሚከሰት ከሆነ ብስያም በመጾም ሲና በእነዚህ በሁለቱ ባህሪ ሁና ብትጾም ወይ ጸንታ ወይ እያጠባች እያለ ብትጾም የሚከሰት ከሆነ በረሩ ጉዳት የሚመጣ ከሆነ አለልመርአ በሴት በልጅቱ ላይ ጉዳት የሚያመጣ ከሆነ አው አላ ጢፍሊሃ ወይ በልጇ ላይ አላጢፍ ሊሃ ወይ በህፃኑ ላይ ማለት ነው። ጽንስም ይሁን ይወለድ ወይ በህፃኑ ላይ አው አለይሂማ ወይ በሁለቱም ላይ በእናትም በጽንሱም ወይ በእናትም በሚጠባውም ላይ በሁለቱም ላይ ቢደርስ ወይ በጽንሱ ላይ ቢደርስ ማአን ጉዳት በሁለቱም ላይ አደጋ የሚያመጣ ከሆነ ያፍጥሩ። ጾሙን ይተውትና በረመዳን እየተመገቡ ልጆቻቸውን ይጠብቁ፣ ራሳቸውንም ይጠብቁ። ከዛም በኋላ ረመዳን ካለፈ በኋላ ቀዷ ያውጡታል ለማለት ነው። ገብቷችኋል ርዕሱ? ፈኢንሃ የጸነሰችው ሴት ወይም አጥቢቱ ትፍጢሩ ታፈጥራለች። ፊሐሌ ሐምሊያ በጽንስ ሰዓት ታፈጥራለች። ወኢርዳዒሃ በምታጠባም ሰዓት ታፈጥራለች። ثم ከዚያም በኋላ እንካነ በረሩ ጉዳቱ ከሆነ አለዚ ያ ጉዳት ከሆነ አፍጠረት ምን አጅሌ በሱ ምክንያት ያፈጠረችበት ጉዳት ከሆነ የሕሱሉ አለ ህፃኑ ላይ የሚከሰት ጉዳት ነው። ፈቀጥ ለጽንሱ ብቻ ስትል ነው ወይም ለሚጠባው ህፃን ብቻ ነው ከተባለ ዱነሃ እሷን ሳይጨምር ፈኢነሃ ተቅዲ ቀዷ ታወጣለች። ማአጠረተሁ ያፈጠረችውን ቀዷ ታወጣለች። ወትጥዒሙ ኩለ የውምን በየቀኑ ትመግባለች። ሚስኪነን አንዳንድ ምስኪን ትመግባለች። ጉዳቱ ማን ላይ ነው? ማንንም የሚጎዳ ከሆነ ነው ጽንሱን ወይም የሚጠባው ልጅ በቃ ስታፈቅር ለምኑ ብለሽ ነው የምታፈቅሪ? አይ ልጄ ውስጥ ያለው ማህፀኔ ውስጥ ያለው ልጅ ይጎዳብኛል ብዬ ነው። ራሷን አይጎዳትም ማለት ነው። ወይም ልጄ ወተቴ ስለሚደርቅ ልጄ ረሃብ ይጎዳብኛል ብዬ ነው ለሚጠባው ልጅ ማለት ነው። ለነዚህ በሁለቱ ምክንያት ከሆነ ያፈጠረችው ያፈጠረችው ለይሰ ሊነፍሲሃ ለራሷ ሳይሆን ፈልቂት ሊሃ ለህፃኑ ልጅ ከሆነ ይገምላችሁ ፈኢና ትፍጢሩ ፊ ሐሊ ሐምሊሃ እንስሳት ሰዓት ታፈጥራለች ወኢርዛኢሃ በምታጠባም ሰዓት ثم ከዛ እንካነ በረሩ ጉዳቱ ከሆነ አለዚ አፍጠረት ምን አጅሊ ለሱ በሱ ምክንያት ያፈጠረችበት ጉዳት ከሆነ ጉዳቱ ከሆነ አለዚ ያ ጉዳት አፍጠረት ምን አጅሊ ለሱ ብላ ያፈጠረችበት ጉዳት እሱ ብላ ያፈጠረችበት ጉዳት ከሆነ ያፍሉ የሚከሰት የሚያጋጥም ከሆነ على الطفل ህፃኑ ላይ ብቻ target ያደረገ ከሆነ ተቀጥ ብቻ ህፃኑ ላይ ብቻ የሚደርስ ጉዳት እሱን ለመከላከል ከሆነ ያፈጠረችው دونها እሷን ሳትጨምር ማለት ነው። دونها ማለት دونها እሷ ሳትጨምር ጉዳት ውስጥ እሷ ያለችበትም ስታፈጥር ለምን ብሎ ለምን ብለሽ ብትላት ምን ካለች ለጥንቱ ብዬ ነው ወይም ደግሞ ለማጠባው ህፃን ብዬ ነው ካለች ፈኢነሃ ይህች ልጅ ተቅضي ቀባ ታወጣለች ማአፍጠረቱ ያፈጠረችውን አስርም ቀን አፍጥራ ከሆነ አስር ቀን ቀዶ አለባት። ሀያም ከሆነ ሀያ ወሩን ሙሉ አፍጥራ ከሆነ ወሩን ሙሉ አዲስ የወለደችን ይመስል ማለት ነው። ወሩን ሙሉ አራት ሴት ከሆነች ወሩን ሙሉ ሌላ ጊዜ ቀዷ ታውጣለች። ወላኪን ሀዲህ ኢዛ ካነት አላ ኒፋሳ በኒፋሳ ውስጥ ከሆነች መጀመሪያ መጾም የማይበቃላት ፈኢናሃ ተቅዲ ቀዷ ታወጣለች። ማአፍጠረቱ ያፈጠረችውን ወትጥዒሙ ትመግባለች። ኩለ የውሚን በየቀኑ ምስኪንን አንዳንድ ምስኪን ትመግባለች። ከፋራ ማለት ነው። ከፋራ ተግባብተናል። ያፈጠረችው ለማን ከሆነ ለማን ከሆነ ለጽንስ ወይም ለህፃኑ ከሆነ ያፈጠረችው ያፈጠረችውን የቀናት ቁጥርና በቀኑ ቁጥር ከፋራ ታወጣል። አንዳንድ ሚስቱን ትመግባለች እስኪበቃው ማለት ነው። ወይን ካነበረሩ ጉዳቱ ከሆነ አለይሃ በሷ ላይ የሚደርስ ከሆነ በዚህ በእርግዝና ሰዓትና ከጾምኩ አደጋ ላይ ወድቃለሁ ወይም ደግሞ እንደዚህ እያጠባሁም ጾም ከሆነ አደጋ ላይ ወድቃለሁ በሽተኛ ልሆን የሆነ ነገር ሊመጣብኝ ይችላል በራሷ ላይ እንደዛ ከሆነ ፈኢነሃ የክፊ ፈኢነሁ የክፊ ይበቃታል ሚነህ ለቀባ ጾሙን ብቻ ነው ቀዷ የምታውለው ጾሙን ብቻ ነው ቀዷ የምታውለው በቃ አንዲት ነፍሰ ጡር ወይንም እርጉዝ ሴት በረመዳን ታፍጥር ማፍጠር ተፈቅዶላታል። ግን ምንድን ነው የምትፈሪው እንላታለን። አአ ራሴ ላይ ጉዳት ይመጣል። ያ ነው አዎ። አስር ቀን አጠራ ከሆነ አስር ቀን ቀዷ ብቻ ነው የሚኖርባት። ለምን ጉዳቱን በራሷ ላይ ብቻ ነው የፈራችው። ፈኢን ካፈት አላ ጥፍሊሃ ለህፃኗ ከሆነ ደግሞ የፈራችው እንላታለን ተቅዲ ዐሸረተ አያም አስሩን ቀን ቀዳውን ታወጫለች። ወአለይኪ ኢጥዓሙ ዐሸረቲ መሳኪን በየቀኑ አስር አንዳንድ ምስኪን አስር ምስኪን ትመግቢያለች እንላታለን። ከፋራ ማለት ነው። ምክንያቱም ጉዳቱን የተከላከለችው ከሁለተኛ ሰው ላይ አልገባችም? ግልጽ ነው አይደለም? አ አ ወዛሊከ ይህም የሆነው ለምን መሰላችሁ? ወዛሊከ ይህም የሆነው ሊድኹል አልሐሚል ጽንሰኛዋ ወይም የጸነሰችው ስለምትካተት ነው። ወልሙርዲዒ አጥቢም ስለሚገቡ ነው። እምን ፊ ዑሙሚ ቀውሊሂ ተዓላ እዚህ አላህ ቃል ውስጥ ይገባሉና ከየት አምጥተን ፈቀድንላችሁ? ከየት አምጥተን ፈቀድንላችሁ? ለማን ጽንስ ስለጸነሰችውና ለምታጠባዋ ሴት በረመዳን አፍጥሩ የሚለውን ቃል ከየት አገኘ ነው? የድኹልነ ፊሃ ከቀውሊሂ ተዓላ እዚህ ቃል ውስጥ ይገባሉ። የአላህ ቃል እንዲህ ይላል፣ ወዓለ ለዚነ በነዚያ ላይ ዩጢቁነሁ ጾምን በትግል መጾም የሚችሉ ፊድየቱ ጣዓሙ ምስኪንን የምስኪን ምስኪንን ካሳ ለምስኪን ካሳ መክፈል አለባቸው የሚላለ ፊዳ ፊዳ ካሳ መስጠት አለባቸው። እሱም ጣዓሙ ምስኪንን ምስኪንን መቀለብ ነው። ያንን ያድርጉ ነው። ወዓለ ለዚነ ዩጢቁነሁ ትናንት ነግሬያቸዋለሁ። ወዓለ ለዚነ ዩጢቁነሁ ምን ነበር ያልኩት? እ ላ ዩጢቁነሁ በማይችሉት ላይ ተብሎም ተፈስሯል። እስኪ ሌላ ጀምዕ ያደረግንበት ወዓለ الذين يطيقونه ፊድየቱ ጣዓሙ ምስኪን እህ ጾምን መጾም የሚችሉ ከሆነ ለምን ፊዳ ይሰጣሉ? በየትኛው ነው የተነጠፈው? አልገባችሁም ትናንትና ይቺ ፈመን ሸሂደ ሚንኩም ሸህራ ፈየሱመው ባለው ተነስቷል መጀመሪያ ምን ነበር ሙስሊሞች መጀመሪያ ምን ነበር የታዘዙት የፈለገ ይጹም ያልፈለገ ደግሞ ሂዳ ይስጥ ነበር መጀመሪያ እስላማዊ ሂሳብ ጾም በጾም ውስጥ ጎረምሳውም ስላሉ ምኑ ምኑ የሚችለው መጾም የሚችለው ራሱ ምን ያደርግ ነበር ሂዳ ለምስኪን ምግብ እየመገበ ሲበላ ይውል ነበር መጨረሻ ላይ ምን የሚለው አያ መጣ? ፈመን ሸሂደ ሚንኩም ሸህረ ወር ውስጥ በህይወት የደረሰ አካል ፈሊየሱምሁ ይጹመው ረመዳንን ተባለ። ይቺ አያ ተሻረች ማለት ነው። በዚህኛው አያ አያው ሲሻር ስር ነቀል ለውጥ ነው የተደረገው። ሙሉ በሙሉ ነው የተሻረው አይደለም። የተሻረው በሚችሉ ሰዎች ላይ ነው። በሚችሉ ሰዎች ላይ ወዓለ الذين يطيقونه በጥንካሬ በትግል የሚቋቋሙትና መጾም የሚችሉ ሽማግሌዎች፣ አሮጊቶች፣ ነፍሰ ጡሮችና አጥቢዎች እንላለን እዚህ አያው። እነሱ ግን ቢጾሙም በትግል ነው የሚጾሙት። ይቅርባቸው። ምን ያደርጉ? ፊድየቱን ጣዓሙ ሚስኪን የሚያደርጉ አያው እንደዛ ነው። ሁለቱ አያዎች የግድ መገናኘት አለባቸው። ምንድን ነው ያልኩት? ምንድን ነው ያልኩት? ፊዳ ያውጡ ወዓለ الذين يطيقونه ፖዘቲቭ እኮ ነው የሚችሉት መጾምን የሚችል ፊዳ ያውጣል። ላ ዩጢቁነሁ የሚል አንድ ተፍሲር አለ። አንድ ወይም ደግሞ ሀዛ ለይሰ መንሱኸን በምንልበት ሰዓት ማለት ነው። መንሱኽ አይደለም ራሱ እንዳለ ነው። ወዓለ الذين يطيقونه ማለት ላ የምትል ኔጌቲቭ ፊደል ወድቃለች። ወዓለ الذين በነዛ ላይ ላ ዩጢቁነሁ ጾምን በማይችሉ ሰዎች ላይ ሂድየቱ ጣዓሙ ምስኪን እዛን ጊዜ ተስተካከለ። ወይም ላክ አንጨምር ዝም ብለን ያገኘ ነው ምን አገባና እንጨምራለን لا አይቻልም የሚሉ ሙፈሲሮች አሉ። የዛን ጊዜ ምን እናደርገዋለን? የሚችል ሰው ሂድ ያውጣ እ በዛኛው አያ ይነሳል። ምን በሚለው አያ ፈመን ሸሂደ ሚንኩም ሻህራ ፈልየሱምሁ ያለው አያ ኋላ ነው የመጣው። ኧረ በህይወት የደረሰ ሰው ይጹመው ነው የተባለው። ወዓለ الذين يطيقونه ምን ይሆናል ማለት ነው? ቀረ ተሻረ ማለት ነው። ሲሻር ግን ሙሉ በሙሉ አይደለም የተሻረው። ምን ምኑ ነው የተሻረው? የሚችል የሚችል የሚችል የሚችል የሚችል ተሽሮበታል፣ ፊዳ አይሰጥም። የማይችል ግን በዛው ይቀራል። ወይም ደግሞ ወዓለ الذين يطيقونه የሚችሉት በምን የተጀሰሙ ነው ሆነ ያለው በትግል በስቃይ መቋቋም የሚችሉት አትስሙ እንላቸዋለን። ይቅርባቸው። ለማንኛውም ሙርዲ እናንተን እዛ ያውስ ወሊዛሊክ ወዳሊክ ይህም የሆነበት ምክንያት ያፍጥሩ በረመዳን ያፍጥሩ የተባለው አንድ ጸናሽና አጥቢ ለደኹል ሐሚል ጽንሰኛዋም ትገባለች ወልሙርዲ አጥቢቱም ትገባለች ፊዑሙም የቀውሊህ ተዓላ የሚለው ቃል ውስጥ ትገባለች እዚህ አላህ ቃል ውስጥ ትገባለች ምን የሚለው ወዓለ الذين በነዛ ላይ ዩጢቁነሁ በማይችሉት በሉ ከፈለጋችሁ አይ ላ ዩጢቁነሁ ጾምን መጾም በማይችሉት ፊድየቱን ካሳ ይክፈሉ ጠዓሙ ምስኪንን ምስኪንን ይመግቡ ምስኪንን ይመግቡ እዚህ ውስጥ ይገባሉ። ወይም ደግሞ ወአለ ለዚነ በነዛ ላይ ዩጢቁነሁ አየተጀሸሙ በትግል በስቃይ መጾም የሚችሉት ይቅርባቸውና فدية ን ካሳ ይክፈሉ። طعام مسكين ነው ደግሞ እሱ ተገባናል። يطيقونه ማለት positive ነው ለሚችሉት ነው የተባለው እንዳትሉ ማዕና እየተጀሸሙ ነው ማለት ተገባናል። እየደከማችሁ ሊችሉት እኮ ይችላሉ። እንደምንም ብሎ ሰውዬ እየተቋቋመ እየተሟዘዘ ቢሆን ሊጾም ይችላል። እንደዛ ስቃይ ደግሞ አላህ ያቀብል። ስለዚህ አፍጥሩና አጥቢም ስለሆነች ጽንፈኛዋ قال الحفيظ ابن كثير رحمه الله في تفسيره ومما يلتحق የሚጠጋ بهذا المعنى ይህን ማዕና አብሮ የሚሄድ አለ አልሐሚሉ ባለ ጽንፈኛም ትገባለች ይዙ وعلى الذين لا يطيقونه لا ጨምረን لا يطيقونه የምንበል አው የተጀሸሙ ነው ወይ በትግል የሚቋቋሙትን ምን ለማንኛውም ማን ይገባል እዚህ አያ ውስጥ ትልቅ ሽማግሌ አሮጊት በሽተኛ እነዚህ ሁሉ ይገባል አይደል ማን ይገባል ሌላ ሐሚልም ትገባለች ጽንተኛ ሙርጂዕን ትገባለች አጥሉ እዚህ ውስጥ ይገባሉ ማንኛውም የሚያቀፈው ሁሉ ይሄን ማድረግ ያለበት ማለት ነው ወሚማ ይልተሐቁ ከሚገቡ ከሚካተቱ ከአባል ውስጥ የሀዘል ማዕና እዚህ ማዕና ውስጥ የሚካተቱ አልሐሚል ጽንፈኛም ትገባለች። የግድ ሽማግሌ ወይም አሮጊት መሆን የለባቸውም። ወልሙርዲዓት ኢዛ ካፈታ ከፈሩ አለ አንፉሲሂማ በራሳቸው ላይ ከፈሩ ይገባሉ። በራሳቸው ላይ ከፈሩ አደጋውን ጽንፈኛይቱም ትሁን አጥቢቱ በራሳቸው ላይ የሚፈሩ ከሆነ አው አላ ወለደይህማ ወይ በልጆቻቸው ላይ የሚፈሩ ከሆነ አው አላ ወለደይህማ የጸነሰችውም ጽንሷን የወለደችውም የሚጠባውን ህፃን ከፈሩ ያፈጥሩና ምን ያደርጋሉ እ እዚች አይ ውስጥ ይገባሉ ወዐለ الذين يطيقونه فدية طعام مسكين አለም ውስጥ ይገባሉ አፍጥር እንላታለን ለምን ጽንፈኛ ጽንስ ጸንሳለች ምን እንላታለን አፍጥር እንላታለን ለማዳ ለምን እንደዛ እንላታለን ምን የሚለው አያ ውስጥ ስለምትገባ ወዐለ الذين يطيقونه فدية طعام مسكين የሚለው ውስጥ ስለምትገባ ካለፈ በኋላ ምንድን ነው የምትለው ቀባ ነው ወይስ ከፋራ ነው ያለባት? ለህፃኑ ብላ ከሆነ ያፈጠረችው ህፃን ይጎዳብኛል ብላ ከሆነ ኦ እኔ ምንም እኔ ብጾም ምንም ጣጣ የለብኝም። ምንም የሚቀየር ስሜት የለም። ግን ህፃኑን ልጅ አስብለታለሁ። ምክንያቱም ወተት ይደርቃልና ለወተት ብዬ ነው የምመገበው አለች። ምንድነው ቀዷ አውጭ ስላት ምንድነው ታዛ እ ቀዷ ታወጣለች። ለምስኪን ብቻ ነው የምቀልበው ቀዷም ታወጣለች ለሚስኪኑ ሞጭ ታደርጋለች እሺ የምትሰራው በራሷ ላይ ከሆነ እ ቀዷ ብቻ ነው የሚኖርባት ወኢዛ ካነ ማዕን ፊሂ ኺላፍ ምን العلماء አንድ ላይ ከሆነ ደስ وقال شيخ الاسلام ابن تيميه رحمه الله شيخ الاسلام ابن تيميه እንዲህ ይላሉ ان كانت الحامل እናቷ ከሆነች ተካፉ የምትሰራ ከሆነ አላ ጀኒኒሃ በጥንቷ ላይ ጀኒን ማለት ጽንስ ማለት ነው። በጽንሷ ላይ የምትፈራ ከሆነ ፈኢነሃ ይህች ሴት ትፍጢሩ ታፈጥርና ወተቅዲ ቀዷ ታወጣለች። አንኩል የውሜን የውመን ለአንዱ ቀን አንድ ቀን ቀዷ ታወጣለች። ወትጥዒሙ አንኩል የውሜን የውመን አንኩል የውሜን ለእያንዳንዱ ቀን የውመን አንዳንድ ቀን ቀዷ ታወጣለታለች። አገላለጽ ነው። ያመለጣትን ያክል አስር ቀን አፍጥራ ከሆነ አስር ቀን ቀዷ ታወጣለች ማለት ነው። በእያንዳንዱ ቀን አንዳንድ ቀን ታወጣለታለች። የአጋጣሚ አስር ቀን ከረመዳን ካሳለች ረመዳንና የሌላው ወር ስለማይመሳሰል ከሌላው በአንድ ረመዳን በአንድ ቀን ሁለት ቀን ሁለት ቀን እያልን አናዛትም። እያንዳንዱ ቀን አንዳንድ ቀን ታወጣለታል። አስር ቀን ከረመዳን አሳልፋ ከሆነ በሌላ ጊዜ ስትጾም ያው አስር ቀን ነው ቀዷ የምታወጣው ለማለት ፈልገው ነው። ተውሂድ ነው። አላዋ ግልጽ የሆነ ነገር ነው። አንኩል የውሚን በየቀኑ የውመን አንዳንድ ቀን ታወጣለታለች። አስር ቀን አሳልፋ ከሆነ አስር ቀን ነው ሀያ ቀን ሰላሳ ቀን ጾም ያስባል። ወትጥዒሙ ትመግባለች። አንኩል የውሚን በእያንዳንዱ ቀን ደግሞ ምስኪነን አንዳንድ ምስኪን ረጥለን ምን ኹብዝን አንዳንድ ሪጥሎ ኹብዝ ቂጣ ትሰጣለች እያሉ ነው። አንዳንድ ሪጥ የተወሰነ ግራም ነው። ያው ሰውየውን የሚያጠግብ ማለት ነው። አንድ ምስኪን በአንዳንድ ቀን ማጥገብ አለባት። አንዳንድ ወቅት ነው የምታበል አንዳንድ ምስኪን መመገብ አለባት። አንዳንድ ጊዜ ነው የምትመገበው እንጂ ራት፣ ምሳ፣ ቁርስ ኦ እና እ እ ማ ቀዷ የምታወጣው እኮ ሌላ ጊዜ እኮ በምታወጣ ነው ያለባት ሁለት ነው ቀባ። አንድ ቀባ ታወጣለች፣ ምስኪንን ትመግባለች ነው ተባለ። ምስኪን የሚበላ ምስኪን የሚበላው በሌላ ጊዜ ቢሰጠው ምን እንትን እኮ አይደለም፣ በረመዳን ብቻ አይደለም። ለማንኛውም ተግባብተናል እ እ እ የተወሰነ ግራም ምን ኹብዝን ቂጣ ዳቦ ይሉታል። በእነሱ ጊዜ ቂጣ ነው። ዳቦ እንጀራም ይሆናል ኹብዝ በአሁን ሰዓት አልኹብዙ እንጀራ ነው። ኹብዝ አለ ማለት እንጀራ አለ ማለት ነው። እንጀራ አድርገውታል። ድሮ ቂጣ ነበር እንጀራ ስለማለት ኢንተሃ እዚህ ይጠናቀቃል። የኢብኑ ተይሚያ ንግግር አቤት እሺ ማሳሰቢያ አልሙስተሐባ ሙስተሐባ ሴት የበሽታ ደም ያለባት ሴት ተንቢሃት ማሳሰቢያዎችን እንል ማሳሰቢያዎች አልሙስተሐባ ሙስተሐባ የበሽታ ደም ያለባት ሴት ይሄ ይህች ልጅ አለቲ የእቲሃ ደሙን ደም የሚመጣባት ላያስልሑ አየኩነ ሐይባ ሐይድ ሊሆን የማይቻል ሐይድ ቢሆን ኖሮ የራሱ ደውርየተ ሸህርያ ማለት ወርሃዊ ፔረድ ነው። ጊዜውን ጠብቆ ስርዓቱን ጠብቆ የሚመጣ ደም ነው። ወላኪን ይሄ ዝም ብሎ የሚመታ እንትን ሰውነትን የሚጎዳ بدم النفاس وهي مصحابة التي أتيها دم دم من أباتنا لا يصلح لهون ما يصل أي يكون حيضا حيض مهون ما يصل جر حيض ما يصل كادم ومنو بش كادم كما سبق قراءة دالة من كوالا يجب عليها الصيام نسأم يوجب باتا للسجين ولا يجوز لها الإفطار ما أفطر ما تسلم من أجل الاستحابة لبش كادم وغلا ما أفطر ما تسلم وداتي من هذا السبات كهونه ለምን ሀይድ አይደለም አትከለከልም፣ ንፋሳም አይደለም አትከለከልም። የበሽታ ደም ነው። የሆነ ትንሽ ጠብታ ጠብታ ነገር ነው የሚፈሰው። ደሙ በከፍተኛ ሁኔታ እየፈሰሰ ጉዳት ላይ የሚያመጣት ከሆነ ግን ተኮኑ ከልመር እንደ በሽተኛ የምትሆንበት ጊዜ ይኖራል። እንደ በሽተኛ ሊፈቀድላት ይችላል። ኦ ይሄ ሁሉ ደም እየፈሰሰማ አልችልም፣ አቅሚ ተበልቷል ካለች የዛን ጊዜ ትችላለች ማፍጠር። ምንም አይደለም። ላ ዩከልፉ ላሁ ነፍሰን ኢላ ውስዓሃ ነው። ወዐለ ለዚነ የቲቁነሁ ፊዱ ይፈቀድላት ትሆናለች። ቃለ ሸኹል እስላም እብኑ ተይሚያ ረሂመሁላህ ምን ይላሉ? ለማ ዘከረ በዘረዘሩ ጊዜ እብኑ ተይሚያ ምን ይላሉ? ለማ ዘከረ በዘረዘሩ ጊዜ እስጧረል ሐኢድ ሀይደኛ ሴት ማፍቀር እንደሚፈቀድላት በዘረዘሩ ጊዜ ቃል እንዲህ አሉ እንዲህ አሉ ሀይደኛ አሉ ሀይደኛ ምን ማድረግ ትችላለች? ማፍቀር ትችላለች አሉ በረመዳን ቢኺላፍ ልስቲሃባ በስቲሃባ ተቃራኒ አሉ በስቲሃባ ተቃራኒ ስቲሃባ ማለት ምንድን ምን ኢስቲሃባ የበሽታ ደም ማለት ነው። በጉዳት በመውደቅ በምን የሚከተል የውስጥ ጉዳት ምናምን የሚከተል በኢስቲሃባ ተቃራኒ ሀይደኛ ሀይድ ያለባት ሴት ጾሟን ማቋረጥ ትችላለች። እሷ ጾሟን ታቋርጥ በኺላፍ الحائض በኺላፍ الاستحاضة የበሽታ ደም ባለባት ልጅ ተቃራኒ የበሽታ ደም ያለባት ግን አታፈጥርም ማለት ነው። فإن الاستحاضة የበሽታ ደም ተዑሙ ያዳርሳል ያካትታል አውቃተ ዘመን ዘመናትን ሁሉ ነው የሚያካትተው ሰባት ዓመት ያያለ ከሰሐቢያ ፊት ሶስት አመት እንያለን አራት አመት እንያለን አመታትን ሁሉ ወራትን ሁሉ በየቀኑ የተወሰነች ንቁጣንቋ እየወጣች ማለት ነው። ትንሽ ትንሽ ጠብታ እየወጣች አዳርተዋል። ምን አሉ? ፈኢነ ልስቲሓባ የበሽታ ደም አሉ ብኑ ተይሚያ ተዑሙ ያካትታል፣ አቅፎ ይይዛል። አውቃተ ዘማን ዘማንም ሙሉ በሙሉ ይዛል። የሀይድ ግን በየወሩ ስድስት ቀን ነው የሚይዘው። ከየወሩ ስድስት ስድስት ቀን ነው የሚያወጣው ወይ ሰባት ሰባት ቀን ነው የሚያወጣው። አብዛኛው ጊዜ ንጹህ ነው የሚሆነው። የበሽታ ደም ከሆነ ግን መደዳው ነው እንዳለ ነው የሚመጣው። ስለዚህ ይሄ እንደምንም አድርገው መጠናከር አለባቸው ለማለት ነው። ተዑሙ አውቃተ ዘማን ዘመንን ሁሉ ነው የሚሸፍነው። ነው። ወለይሰ ለሃ ለሴት ልጅ የላትም፣ ወቅቱን ጊዜ የላትም። ቱእመሩ ፊ ብጾም በጾም የምትታዘዝበት ጊዜ የላትም። በቃ ለምን አይ የተወሰነ ጊዜ መጥቶ ሌላ ጊዜ ያቆማል የምትለው ነገር አይደለምና አልገባችሁም? ግልጽ ነው። ፈኢነል ኢስቲሃባ ኢስቲሃባ የበሽታ ደም ተዑሙ ታካትታለች አውቃተ ዘማን ዘመናትን ሁሉ አቅፋ ትይዛለች። ወለይሰ ለሃ ወቅቱን ለሴት ልጅ ጊዜ የላትም። ቱዕመሩ ፊሂ ቢሶም ጾሙን ቀዷ እንኳ የምትባልበት ጊዜ የላትም። የሀይደኛ ግን ቀዷ ውጭ ትባላለች ቢያንስ ቢያንስ በረመዳን ውስጥ ያመለጠችን ቀባውጡ ለምን ሌላ ጊዜ ጊዜውን ፔሪዮድን ጠብቆ የሚመጣ ስለሆነ ከፔሪዮድ ውስጥ ያለውን ጊዜ ትጾመዋለችና ማለት ነው። በዛ ቀባ ታወጣዋለች። እዚህ ግን የለም ጊዜውን ጠብቆ የሚመጣ አይደለም እስቲሃባ አይደለም። ወካነ ዛሊክ ይህ ሆነ ላ ይምኪኑ ልእሕትራዙ ሚንሁ ሊጠነቀቁት የማይቻል ነገር ነው። ኢሕትራዝ ሚንሁ ሊጠነቀቁት የማይቻል ጊዜ ነው። ሊጠነቀቁት የማይቻል ጊዜ ነው። እንደምን ከዘርዕ ልቀይኢ እንደ ትውካት ነው። እንደ ትውከት ነው የሚታየው። ወኹሩጅ ደም ቢልጅራህ ቆስሎ ደም እንደ መውጣት ነው የሚታየው። ወደማሚል እንደ ቡግንጅ ነው የሚታየው። ወልኢህቲላም እንደ ኢህቲላም ነው የሚታየው። እነዚህ ሁሉ ጾምን አበላሹት። ያም ጾምን አበላሹባትም ማለት ነው። وكان ذلك ይህ ሆነ ላዩምኪኑ ልእሕቲራዙ ምንሁ ሊጠነቀቁት የማይቻል ጉዳይ ነው። ሰሃባ ደም ድንገት ያለ ፍላጎት የሚመጣ ደም ነው። ያለ ፍላጎት የማይመጣ ደም ያለ ፍላጎት የሚመጣ ደም ደግሞ ጾሟን ሊያበላሽባት አይችልም። ጾሟን አያበላሽባትም። ሀይድ ግን ያበላሻል ላይ ያበላሽል ያበላሻል። ልክ ሀይድ እየጾመች እያለ ቀኑ መካከል ላይ ቢመጣ ይበላሻል። በቃ ተበላሸ። ቀብለ ሁሩብ ሸምስ አይ ከመጥለቋ በፊት አስራ ሁለት ሰዓት አካባቢ ላይ ሀይድ ቢመጣባት የዛሬው ጾሙ ምን ተበላሽ ማለት ነው። ለምን ሌላ ጊዜ መተካት ትችላለች። ሀባ ግን ሌላ ጊዜ መተካት አይቻልም። አንድ ሁለተኛ ቢመጣባት ደሙ እየቆመች እያለ ይህ የበሽታ ደም ቢመጣ ምን አትሆን ጾሟ አይበላሽም። ለምን ያለ ፍላጎት የሚመጣና ገደብ የሌለው ነገር ስለሆነ እንደ ምንድን የምታየው ከደረዕል ቀይ እንደ ትውካት ነው የምታየው። ሰውየው በቀን ውስጥ ቢያስታውከው በረመባን ቆሞ ይበላሻል ይበላሻል ቆሞ አይበላሽም። እስቲቃ እና ግን ቀይ ይለያያል። አውቆ ማስታወክና አይሎት ማስታወክ ይለያያል። ሰውየው ቢመጣበት በግፊት ቢያስታውቀው ጾሙ አይበላሽም። አውቆ ግን እንዳስታውቅ ቢያደርግ ግን ጣቱን ፈቶን ይመስል ጾሙ ይበላሻል። እስተጣ ይባላል ዘንድ ከደረ ኢልቀይ የትውካትን ጫና ይመስል እንደዛ ነው የሚታየው። እስቲሃባ ቢመጣባት ጾሙ አይበላሽም። ወኹሩጅ ደሚ ደም ቢፈሳት ቢልጅራህ ቆስላን ይመስል በእንቅፋት በተለያየ ነስር ይመስል ከቁጥጥር ውጭ ነው አይደል? ነስር አያበላሽም። አታ ያበላሻል፣ ውዱእን ያበላሻል፣ ሌላ አያበላሽም። ከቁጥጥር ውጭ ያለ ነገር ነው። ኹሩጅ ደም ቢልጅራ ወደማሚል ምንድን አልኳችሁ? ደማሚል ቡግንጅን ይመስል እንደ ቡግንጅን ይመስል ነው። ወልኢህቲላም ኢህቲላም ምንድን አልኳችሁ? በህልም ግንኙነት ሲያደርጉ ማየት ማለት ነው። በህልም ግንኙነት ማድረግ ከሴት ጋር ጾም ያበላሻል? አያበላሽም። በእውን ቢደረግ ኖሮ በረመዳን በቀን መስጊድ ውስጥ ተኝተህ ኢህቲላም ብትሆን ጾም አያበላሽም። ሻወር መውሰድ ነው አይበላሽም። ለምን ያለ ፍላጎት ከእንትን ውጭ ነው፣ ከቁጥጥር ውጭ ነው፣ ከቁጥጥር ውጭ ነው ይላል። ወነሁ ዛሊክ ይህን የመሳሰለ ሚማ ለይሰ ለሁ ወቅቱን ጊዜ የሌለው መሐደድ የተገደበ ጊዜ የሌለው ድንገት የሚመጣ ነገር يمكن الاحتراز منه ሊጠነቀቁት የማይቻል ነገር ከተፈጠረ ጾም አይበላሽም። እስቲሃባም ከዛ ውስጥ ይካተታል ማለት ነው። ከቁጥጥር ውጭ የሆነ ነገር ፈለንጅዐል ሃዛ ይህ አልተደረገም ሙናፊን ተጻራሪ አይደለም። ይህ ጾም ተጻራሪ አይደለም። ከደምል ሐይድ እንደ ሀይድ ደም ተጻራሪ አይደለም። የሀይድ ደም ግን ተጻራሪ ነው። ለጾሙ ተጻራሪ ነው። የሀይድ ደም ደርሳችኋል ያልኳችሁ ግልጽ ነው የቀራ ነው። ሁለተኛ يجب على الحائض በሀይደኛ ላይ ይወጅብባታል። وعلى الحامل በጸነሰችም ላይ ይወጅብባታል። والمرضع በምታጥበዋም ላይ ይወጅብባታል። إذا أفطرتا ካፈጠሩ يجب على الحائض በሀይደኛም ላይ ይወጅባል። ወአለል ሐሚል በጽንፈኛም ላይ ይወጅባል። ወልሙዲዕ በአጥሚም ላይ ይወጅዳል። ኢዛ አፍጠረታ ካፈጠሩ ቀዛኡ ማአፍጠረትሁ ያፈጠሩትን ቀዛ ማውጣት ፊማ በይነ ረመዳን በረመዳን መካከል ማውጣት አለባቸው። ከዚህኛው ረመዳን እስከዛኛው ረመዳን ድረስ ቶሎ ማጠናቀቅ አለባቸው። አንድ ሀይደኛ ሴት አይሻ ምን ትል ነበር? በረመዳን በሀይድ ያመለጠኝን ጊዜ ሻዕባን አካባቢ ላይ አወጣዋለሁ ትላለች። ሻዕባን ሻዕባን ማለት ሻዕባን ከሻዕባን ቀጥሎ ማለት ነው ረመዳን ነው። እዛ ጫፍ ድረስ ምን እያደረገች ነብዩን አለው ብዬ በጾም ራሴን ላለመወጠር ትላለች። ነብዩን ለመካደም ብዬ አዘገየው ነበረ። የምታዘገ ይበቃል፣ ማዘገየት ይቻላል። ማዘገየው ለነብዩ አለይሂ ሰላቱ ወሰላም ኺድማ ብዬ ነበረ ትላለች። ዋናው ግን ረመዳን ሌላ ረመዳን እስከሚመጣ ድረስ ማዘግየት አይፈቀድም። ሌላ ረመዳን እስከሚገባባት እንደገና ሁለተኛ ረመዳን ዘላ ታወጣ 2004ም 2006 ላይ 2007 ላይ ቀዷ ማውጣት ይሄ ጥሩ አይደለም። ለዛ ይሆን አሁን ነው ያመለጠውን ቀዷ ሀይድ ሲወጣ በሸዋልም ይሁን በዙልሕጃም ይሁን በሙሐረም በረቢዕም ይሁን ቀዷ ማውጣት ይችላል። ማዘግየት ይቻላል። ማዘግየት ለመቻሉ የአይሻን ሐዲስ ይጠቀማሉ። አይሻ ሻዕባን ላይ ረመዳን ሊገባ የተወሰነ ቀናት ሲቀረው ቀዷውን ያወጣ ነበር ብላለች። ቀዷ የጂቡ ይወጅባል አለል ሐኢድ በሐይደኛ ላይ ወአለል ሐሚል በጽንሰኛ ላይ ወልሙርዲ በአጥቢ ላይ ዛፍ ጦረታ ካፈጠሩ ቀባኡ ማስቀረቱሁ ያፈጠረችውን መጾም አለባት። ፊማ በይነ ረመዳን በረመዳን መካከል አለዚ ይህ ረመዳን አፍጦርነ ምንሁ ያፈጠሩት ረመዳንና ወረመዳኑ ልቃዲም በሚመጣው ረመዳን መካከል መጾም ቀባ ማውጣት አለባቸው። ረመዳን ልቃዲም ማለት መጪው ረመዳን ወረመዳኑ ለዚ አፍጠረቱሁ ምንሁ ማለት ደግሞ ያፈጠረችለት ረመዳን ያፈጠረችበት ረመዳንና በመጪው ረመዳን መካከል ቀዷ ማጠናቀቅ አለባት ማለት ነው። ግልጽ ነው። ፉቃዎች እኮ አንድ የሚሉት አለ። ማፍጠሩ ዋጅብ ነው በረመዳን ሀይደኛም ሆነች ንፋተኛ ማፍጠሩ ይበቃላታል ይወጅባል ነው ይወጅባል ዋጅብ ነው ቢጾሙ ምንድን ነው አጅር አገኝ ነው የሚባለው ቢጾሙ አጅር አገኝም ነው የሚባለው ቢጾሙት ሐራም ነው የሰሩት ማንሲ ያለባቸው ይጠይቃሉ። አላህ ፊት መጾሙ አጅራ አስገኝም ሳይሆን የምንለው ምንድነው የምንለው ወይሕሩሙ ሶሙ ነው። መጾም ሐራም ነው፣ እንደ ወንጀል ነው ያስቀጣል። መብቴ እኮ ነው አይባልም ምን ተቀያየረ ሁሉም ተኮሳትሮ ምን አስጠላ ያስጠላል። ግን ሸሪዓችን ነው ሸሪዓችን ስለሆነ እስቲቃኡ ያፈጥራል። ዘርዓል ቀይጥ ግን አያስፈጥርም። እሱ አያስፈጥርም። አክታ ከጭንቅላት የሚመጣው አክታ እሱም አደጋ ነው። ምራቅችን ችግር የለም። ሀታ ማስቲካ ይፈቅዳሉ አይደል እንዴ? ጅስም አካል ያለው ነገር ካልሆነ ይሄ ጣዕሙ አተር ያለው ነገር ካልሆነ ችግር የለም እኮ ነው የሚሉት። ለምሳሌ የሚታኝክ የሆነ ነገር ዳኝክ ሰውየው ጣዕሙ የሆነ አካል ያለው ነገር ካልሆነ ችግር የለም እስከ ማለት እኮ ደርሰዋል። ምራቅ ምንም አያመጣም። ሲዋክ ብንጠቀም በሲዋክ የፈወክነውን ብንጠው ችግር የለም ነው የሚሉት። ምራቅ ማለት ነው። ምራቅ ዝም ብሎ የሚተካላው እቱ አሁን ይመነጭበታል። መጥፋት ከጀመረ ደግሞ ይመነጫል በጣም ምራቅ አያስፈጥርም። ሸዋል ቀዷቸውን ቅድሚያ ያወጡታል። ለምሳሌ ሀይደኛ ሴቶች የሸዋላን ስድስቷን ቀን ከመጾም ይልቅ መጀመሪያ ቀዷቸውን ያወጡና ከዛ ሱና ነው የሚከተል። ከፈርድ በኋላ ነው ሱና። ዋናውን ግዳጃቸውን መወጣት አለባቸው ቅድሚያ ማለት ነው። እሺ ወልሙባደረቱ አፍደል ወልሙባደራ ፈጥኖ ቀዷ ማውጣት አፍጠረቱ ፊማ በይነ ረመዳን الذي አፍጠርነ منه ያፈጠሩት ረመዳንና ወረመዳን አልቃድም እመጪው ረመዳን መካከል ቀዷቸውን ማጠናቀቅ አለባቸው። ሀይደኛ ጽንሰኛና እርጉዝ ሴት እንትን አጥቢ ሴት ወልሙባደራ ፈጥኖ ቀዷ ማውጣት ግን አፍሉ የተሻለ ነው። ወኢዛ ለም የብቃ ካልቀረ አላ ረመዳን አልቃድም በሚመጣው ረመዳን ፊት ለፊት ኢላ ቀድረ አልአያም ለቲ ቀን እንጂ አፍጠረታ አፍጠርና ያፈጠሩትን ያክል እንጂ ለምሳሌ አትቀናጠራ ነበር አንድ ሴት ከዚህኛው ረመዳን ማለት ነው። ዛሬ ስትል ነገ ስትል አስሩንም ቀን ሳነካው ማን ገባ? ሸዕባን ገባ። ከሸዕባን ቀጥሎ ያለው ወር ማን ነው? ረመዳን ነው። ሸዕባን ሀያ ደረሰባት። ስንት ቀን ቀራ? አስር ቀን። ይችን አስር ቀን የግድ ተማሙታ መጾም አለባት። የዚህን ጊዜ አይን የጅቡ አለይሃ እያንዳንዷን ቀን መጾም ዋጅብ ነው የሚሆንባት። ለምን ሌላ ጊዜ የላትምና ማለት ነው። ወኢዛ ለም ይብቃ ከለለ ካልቀረ አላ ረመዳን አልቃዲ ባለፈው ረመዳን መጪው ረመዳን ድረስ ኢላ ቀደረ አያም የቀናትን ያክል እንጂ አልቀራትም። አለቲ አፍቀርናሃ ያፈጠረችውን ቀን ያክል እንጂ ቀን አልቀራትም። ሌላው ረመዳን ደረሰባት። ፈኢነሁ የጅቡ አለይህን ይወጅብባቸዋል ሴቶች ሲያሙ ቀባ ቀባን ቶሎ ማውጣት አለባቸው። ሐታ ላይ ድኩል አለይህም ልክ እንደ ረመዳን ተስግድግባ ነው መጾም ያለባት ማለት ነው። ገብታችኋል ያልኳችሁ አልገባችሁም ማለት አስር ቀን ቀባ ነበረባት። ሻዕባን ሀያ ምናምን ገባ። ስንት ቀን ቀራት? አንድ አስር ቀን ቀራት እንበል ወይም አስራ ዘጠኝ አካባቢ ላይ ስትደርስ ስንት ቀን ቀራት? አስር ቀን። ይቺ አስር ቀን እያንዳንዷን ቀን መጾም ይወጅብባታል። ዋጅብ ነው የሚሆንባት። ዋጅብ ነገ መጾም ይወጅብሻል እንላታለን። ነገ ከአሁን በፊት ግን አስር ቀን ጾም ነው እንጂ የምትባለው ነገን ተነገ ወዲያን አትባልም። አስር ቀን ይወጅብሻል ነበር የምንላት። አሁን ግን አስር ቀን ነው ቀባ ያለባት የቀራትም አስር ቀን ነው። ነገ ሮብን ከነገ ወዲያ ሐሙስን ጁሙአን መጾም ይወጅብሻል እንላታለን። ቀኑ ራሱ ይወጅባታል መጾም። ገባችሁ? ለምን እዳን የሚሸፍንላት ጊዜ ብቻ ስለሆነ ያለው ማለት ነው። ከአሁን በፊት ግን አስር ቀን ቀዷ ነበረባት። ወር ሞልቷል፣ በጣም ሞልቷል። ስለዚህ አስር ቀን ቀዷ ውጪ ነው የምንላት። በየረመዛኑ ሁለት ሁለት ቀን ታውጣ፣ አንዳንድ ቀን ታውጣ ያገባል። አሁን ግን አስር ቀን የቀራት አስሩንም ቀን መጾም ይወጅብሻል ነው እያለ ነው ድርቅ ካልቀረ አላ ረመዳን አልቃድም በመጪው ረመባንና አሁን ባለችበት ጊዜ መካከል እላ ቀደረ አያም የዕለታትን ያክል እንጂ የቀናትን ያክል እንጂ አለቲ አስቀርናሃ ያፈጠረቻትን የቀባዋን ያክል እንጂ ከሌላት ፈኢነሁ ነገሩ ነው የጅቡ አለይህነ በእነዚህ ሴቶች ላይ ይወጅባቸዋል። ሲያሙል ቀባ ቀባውን ቶሎ መጾም አለባቸው። ሀታ ላይ ድኩል አለይህነ ሳይገባባቸው ረመዳኑ ጀዲድ አዲሱ ረመዳን ከመግባቱ በፊት ወአለይህነ ይወጅብባቸዋል ሲያሙ ሚን ረመዳን ከረመዳን መጾም አለዚ ቀብለሁ ከሱ በስተፊት ያለውን ረመዳን መጾም ይወጅባቸዋል። ወአለይህነ ሲያሙ ሚን ረመዳን አለዚ ቀብለሁ ከሱ በስተፊት ያለውን ረመዳንን እያሉ ነው። ይህ ደግሞ አያያዝ ይገርማል። የአዲሱ ረመዳን ሳይሆን ቀባኡ ነው የሚቀደመው እያሉ ነው። ረመዳን አንድ ብላ ሲጀመር የትኛውን ቀባ እያወጣች ነው? እንዳያበባል የመጀመሪያው ረመዳን ያመለጣትን ቀዷ ነው እየከፈለች ያለችው። አዲሱን ረመዳን ገና አልጀመረችም። ያ ካለቀ በኋላ አሁን ገና ጀመርቻል ነው ረመዳን እያሉ አይዘልም እያሉ ነው። ይህ ፉቃዎች ኸላፍ የፉቃዎች ኸላፍ አስር ቀን ቅባ ካለባት አምስት ቀን እንደጾመች ረመዳን ገባባት። አምስት ቀን ቀርቷል አይደል? የመጀመሪያው አሁን ረመዳንን ጾም ትባላለ። ረመዳንን ስትጾም የመጀመሪያው አምስት ቀን የማን ነው? የባለፈው ረመዳን ቀባ ነው። የዚህኛው ገና አዲስ ሌላ ቀባ አለባት ማለት ነው። እንደዛ አድርጎ አሸጋሽገውታል። ፉቃዎች ደግሞ ይዘላል ነው የሚሉት። ፉቃዎች አዲሱ ረመዳን ከገባ ለምሳሌ ዙሁርን ዙሁርን ወደ አስር ወሰድ ነው ቀባለ እንትን ለማለት መንገድ ላይ እያለን በቃ ካሁን ቆምልናል መኪና ካሁን ካሁን እያል የአንድ ወቅት ብቻ ጊዜ ቀረ። ምን እናደርገዋለን? አንድ ወቅት ብቻ የሚያስገድ ቀረ። ዙሁርና አሶር ነበር መስገድ ያለበት። ሁለት ረካ ብቻ የሚያስገድ ጊዜ ቀረ። ማንን እንስገድ? ማንን ነው የምንሰግደው? ቅድሚያ መሰገድ ያለበት ማን ነው? ዞር ነበር። አሁን ግን አንድ ወቅት ብቻ እናሰግናለን። ማንን እንስገድ? አሱርን እንሰግዳለን። አሱርን እንሰግድና ዞርን ለኋላ እናዘገየዋለን። ልክ ረመዳኑም እንደዛ ነው። አዲሱን ረመዳን እንጾምና ያንኛው ቀባው እናገለልና ሌላ ጊዜ ዙሁርን መግሪብ ላይ እንሰግደዋለን ማለት ነው። ግን ሌሎቹ እንትኖች ምንድነው የሚሉት? አ መጀመሪያ ይሄ ወቅት የዙር ስለሆነ ዙሁርን ስገድና አስሩን መግሪብ ውስጥ ይቀላቅለው ነው የሚሉት ማሸጋገር። ለምን ቅድሚያ የሚሰገደው ዙሁር ስለሆነ ጊዜው ቅድሚያ የዙሁር ስለሆነ ይመስላል። የሁለቱም ይመስላል፣ የሁለቱም ይመስላል። ለምን ደሊለው ዋድህ ስለሌለ ማለት ነው። ግልጽ የሆነ ደሊል የለም። ፉቃዎች ራሳቸው ሙከራ ነው ያደረጉት። አሸጋሽገውታል። እኛ አሊም አሁን አሸጋሽገው ነው የተናገሩት። ፉቃዎች ደግሞ ፍቄ ላይ ስንቀራ ምንድን የሚያደርጉት? ረመዳን ሳጨርስ የባለፈውን ቀዷ ሳጨርስ ረመዳን ከገባባት አሁን አዲሱን ረመዳን በትክክል ትጽም። ያለውን ቀዷ ታዘልልና በሌላ ጊዜ ትጽሞ ከፋራ ጋር ነው። ይሄ ደግሞ አሸጋሽቶታል። የት ላይ እናጽሙ? ፈኢን ለም የፈዐልነ ካላደረጉት ካላደረጉት ሴቶቹ ቀዷ ይወጅብባቸዋል። ሀታ ላይ ርኩለ ሳይገባ አለይህን በእነሱ ላይ ረመዳኑል ጀዲድ አዲሱ ረመዳን ከመግባቱ በፊት ብለናል። ወአለይህን በሴቶች ላይ በማን ሴቶች ላይ በሀይደኛ በሐሚል በሙርዲዕ ላይ ሲያሙ ሚን ረመዳን አለዚ ቀብለሁ ከሱ በስተፊት የነበረውን ረመዳን መጾም አለባቸው። ከዚህኛው ከአዲሱ በፊት ቀድሞ የዛኛው ቀዷ መወጣት አለበት እያሉ ነው። ፈኢለም ይፈዓልነ ካላደረጉ ይህን ካላደረጉ ቀዷቸውን ካልተወጡ ወደ ፈለ አለይህን በእነሱ ላይ ከገባ ረመዳኑ ረመዳን ከገባ ወዓለይህነ መጾም አለባቸው ሲያሙ ሚን ረመዳን አለዚ ቀብለሁ ሲያም መጾም ይወጅባቸዋል። ምን ረመዳን አለዚ ከዛኛው ረመዳን ቀብለሁ ከሱ በስተፊት ያለውን ረመዳን አሁን ላይ መወጣት አለባቸው። ወለይሰ ለሁነ የላቸውም ዑዝሩን ምክንያት ከሌላቸው ሲተኺሪ በማዘግየቱ በማዘግየት ወለይሰ ለሁነ ለሴቶች ከሌላቸው ዑዝሩን ምክንያት ከሌላቸው ፊተአኺሪ በማዘግየታቸው ወጀበ አለይህን ማልቀባ ከቀባ ጋር ይወጅባቸዋል። ኢጥዓሙ ምስኪንን አን ኩሊ የውሚን በየቀኑ አንዳንድ ምስኪን መመገብ ከፋራ ማለት ነው። ተግባባን አይደል? አልገባችም? ፈኢን ለም የፈዓልነ ካላደረጉት ቀዳ አውጡ ብለናል። ለረመዳን ከመግባቱ በፊት ቶሎ ቀዳ አውጡ፣ ረመዳን ከመምጣቱ በፊት ተብለዋል። ካላደረጉት ፈኢን ለም የፈዓልነ ወደኸለ አለይህነ ረመዳኑ ያንኛው ቀጣዩ ረመዳን ከገባ ወአለይህነ በእነሱ ላይ ሲያሙን መጾም ምን ረመዳን الذي قبله ከሱ በስተፊት ያለውን የረመዳኑን መጠን ቀዷ ማውጣት አለባቸው። ካሁን አሸጋሽቶት ፉቃዎች ግን እንደዛ አይደለም የሚያደርጉት። ፉቃዎች ይዘላል ነው የሚሉት። ይዘል አንድ ረመዳን ይሻገርና አሁንም ራሱ አሁንም እጾማለሁ አሁንም እጾማለሁ ስትል ሁለተኛ ዓመትም ከደገመ ሁለት ከፋራ ይኖርባታል። ሶስተኛ ዓመት ከዘለለ ሶስት ከፋራ ይኖርባታል እያሉ ነው ያደረጉት ፉቃዎች ወለይሰ ለሁነ ወለይሰ ከለላቸው ለሁነ ለሴቶች ዑዝሩ ምክንያት ከለላቸው ሲታኺሪ ሲያዘገዩ ዝም ብለው ነው ያዘገዩት። ምንም ምክንያት የላቸውም። ምክንያት የላቸውም። ዝም ብለው አዘገዩትና ሌላ ረመዳን ገባባቸው ድንገት። ለምን እስከ ዛሬ ቀዶ አታወቁም ነበር? አይ ይሄ ይሄ ስለተፈጠረብኝ ነው። ሸርዕይ ምክንያት ሪዝን የላቸውም ላዘገዩበት ነገር። ስለዚህ ሌላ ቅጣት ይጠብቃቸዋል። አንደኛ ማውጣት ይወጅባቸዋል። ወጀባ አለይሂ ምን ማዕቀባ ከቀባ ጋር ይወጅባቸዋል። ምን ጣሙ ምስኪንን ምስኪንን መቀለብ አንኩል ሊዮምን በየቀኑ አንዳንድ ምስኪን ማለት ነው። ስድስት ቀን ቀባ ታማሳል ረመዳንን አጀምለው ይህንኛውን የመጣውን ረመዳን አስካብሮ ከጾሙት ስድስት ምስኪንና ስድስት ቀን አለባቸው። ምስኪን ይመግባሉ፣ ስድስት ቀን ቀባም አለባቸው ማለት ነው። ቀባኡ ቀባ ማውጣት ስላለባቸው ከፍተው ለምንድን ነው ለምንድን ነው የሚሻገሩበት ማለት ነው። ግልጽ ነው አይደል? ረመዳንን እኮ ሳልጾም ቀረሁ ምናምን ነገር ጥያቄ ብነሳበት አቁሙ ሀዳ እዚህ ነው። ቶሎ ቶሎ ጾሚ ትላለህ። ጾሙ ትልና ታዛቸዋለህ። ረመዳን እኮ ገባ ካሉ ምን ትላለህ? ቀዷ ምን ጥያቄ ነው የምትጠይቀው? ቀዷ ታወጪና ምስኪንን ታበያለሽ። ምን ከሆነ ትችላለህ? ዑዙር ከለላ አይ ታምሜ እንደዚህ ኩኝ በጣም ታምሜ ነበር የነበርኩት አልችልምና ነው ምን reason ካመጡ ምንድን ነው የሚሉበት? ሶስት ረመዳን አሻግራችሁ ነው ምን አለባቸው? ከፋራ አለባቸው? የለባቸውም። عذر ካለ ከፋራ የለም። ወይን ካነ ለዑዝሪ ምክንያት ካላቸው ግን ፈለይሰ አለይህን ኢለል ቀባ قضاء እንጂ የለባቸው ምክንያት ካላቸው reason ኑ ባይሆን ሸርዕይ መሆን አለበት። وكذلك እንደዚሁ መንካና አለይሃ ቀባ قضاء ያለባት ሴት قضاء ያለባት ሴት ቢሰበብ ልፍጧል አፍራ ሊመረድን ታማም ይሁን አው ሰፈሪ መንገደኛ ሆናም ይሁን ሁክሙሃ ሁክማ ከሁክሚ መናፍጦረት እንዳፈጠረችው ሴት ነው የሚቆጠርላት። ለሀይድም ለሀይድ ብላ እንዳፈጠረችው ነው። ይህ ማለት ምን ማለት ነው? በበሽታ ምክንያት ታፍር አንድ ሴት በመንገደኝነት ምክንያት በመንገድ ምክንያት ታፍር ረመዳንን አፈጠረችው ለማንኛውም ሁክሙሃ ሁክማ የሚሰጣት ፍርድ በሸሪዓ ከሁክም መን አፈረት እንዳፈጠረችው ሴት ናት። ለሀይድን ለሀይድ ብላ እንዳፈጠረችው ምን ማለት ነው ማለት ያንኛው ረመዳን ከመምጣቱ በፊት ምን ማድረግ አለባት? ቶሎ ቀዷ ማውጣት አለባት። ለሴቶች ብቻ አይደለም፣ የለኛ ነው። በበሽታ ያፈጠር ነው መንገደኛ ሁነን ያፈጠርነውን ጾም ከረመዳን ቶሎ መጾም አለብን። ቶሎ ቀዷ ማውጣት አለብን። ያንኛው ረመዳን ከመምጣቱ በፊት አንዳንድ ሰዎች ሸዋልን ቀድሞ ይጾማሉ። ኋላ ቀባውን ጾመዋል፣ ሸዋል ጾማሉ። ላ እንደዛ አይደለም። መጀመሪያ ያለብንን እዳ ነው መወጣት ያለብን። ከዛም በኋላ ነው ሱና የሚሰራው። አለ ተፍሲል ሳቢቅ እንደ ባለፈው ነው የሚሆነው። እንደ ባለፈው አለ ተፍሲል ሳቢቅ ማለት ባለፈው ዝርዝር መልኩ ነው የምትወስደው። አንድ ሀይደኛ በሀይዷ ምክንያት አፍጥራለች። ካፈጠረች ያንኛው ረመዳን ከመምጣቱ በፊት ቀዷን ማውጣት አለባት። ያለ ዑዝር ያለ ምክንያት አደግይታው ረመዳን ቢገባባት ምን አለባት ነው ያልነው ከፋር አለባት። በሽተኛዋም እንደዚሁ ናት። በመንገድ ያፈጠረችም እንደዚሁ ናት። ለሀይደኛዋ ለሀይደኛ ብቻ አይደለም ከኋላ የቀራ ነው እያለች ነው። አያያዙ ባንድ ላይ ገብቷችኋል? ይህ ግልጽ ነው። ቀላል ላይዙ ለልመርአ ለሴት ልጅ አይበቃላትም። አንተ ሱመ መጾም አይበቃላትም። ተጠዋን ሱና መጾም አይበቃላትም። ኢዛ ካነ ዘውጁሃ ባሏ ከሆነ ሐቢረን እዚሁ አካባቢ ያለ ከሆነ ማለት ነው። ኢላ ቢኢዝኒ በሱ ፈቃድ እንጂ መጾም አይፈቀድላትም። ሊማ ረወል ቡኻሪ ወሙስሊም ቡኻሪና ሙስሊም የዘገቡት ሐዲስ አለ ወገይሩሁማ ከሁለቱም ውጭ ከቡኻሪና ከሙስሊምም ውጭ ዘግበውታል عن ابي هريره رضي الله عنه ان النبي صلى الله عليه وسلم قال يا الله ملائكتني እንዲህ ይላሉ لا يحل لامراه ለሴት ልጅ አይፈቀድላትም አንተ ሱመ ጾምን መጾም ሰኞም ይሁን ሐሙስ ወዘውጁሃ ባሏ ሻሂዱን እያለ አጠገቧ እያለ ኢላ ቢኢዝኒ እሱን አስፈቅዳ እንጂ አይቻልም ይላሉ ነብዩ አለይሂ ሰላቱ ወሰላም አይሻም ይህን በመጠቀም ነው በዚህ ልጅ ዝም ነበረ። ዋናው እንትን ሻዕባን ሸዋል ሻዕባን እስከሚገባ ድረስ የምትለው ለዚህ ነው። وفي بعض روايات በከፊል ዘገባዎች ለአህመድ አህመድና وأبي ዳውድ አቡ ዳውድ ዘንድ إلا رمضان የሚላለ ረመዳን ሲቀር ረመዳን ሲቀር ይላል لا يحل አይበቃም لامرأة ለአንድ ሴት أن تصوم ልትጾም وزوجها شاهد እያላ ኢላ ቢእዝኒ አስፈቅዳ እንጂ ኢላ ረመዳን ረመዳን ሲቀር ረመዳንማ ለምን የፈለገ ማን ፍቃድ ይጠይቅ ይፈልግ ያብዳል እንጂ መጾም አለበት አይደል አዎ ረመዳን ረመዳን ነው ሌላውን ግን ሌላ ነገር ሊያስፈልገው የሚችል ከሆነ በረመዳን የግድ ማስፈጠር አለበት ከረመዳን ውጭ ባለው ጊዜ ማለት ነው وفي بعض الروايات عند أحمد وأبي داود إلا رمضان أما إذا سمح لها كفكر الناس سمح لها አዚነ ለሃ ከፈቀደላት ዘውጅዋ ባሏ ቢስያም እንድትጾም ተጠዋዓን ሱና መጾም ሸዋልን ራሱ አትጾም ካለ ይችላል። ሰኞን ሐሙስ ምን የመሳሰሉትን አትጾም አይቻልም ካለ ዘቃለች። እሷም ደግሞ እሱን መካደም ነው አጅር ይበልጥ የምታገኝ ጾማ ከምታገኝ የበለጠ ማለት ነው። አማ ኢዛ ሰመሐ ለሃ ከፈቀደላት ዘውጅዋ ባሏ ቢስያም ጾሚ ብሎ ከፈቀደላት ተጠዋዓን ሱና ጾምን ጾሚ ብሎ ከፈቀደላት አውለም የኩን ሐዲርን ወይ እዛ አካባቢ ከሌለ መንገደኛ ሆኖ ይመስል ወይ ለንግድ ብሎ ወጥቶን ይመስል ወይ ውጭ ሄዶ ይመስል ወይ በትምህርት ላይ ሆኖ ይመስል አጠገቡ ያለ ማለት ለግንኙነት የሚጋብዛችሁ ነገር የለም ማለት ነው። ለሚኩን ሐዲረን አጠገቧ ከሌለ እንደሃ እሷ ዘንድ ከሌለ አው ለሚኩን ለሃ ዘውጅ ወይ ትዳር ከሌላት ባል ከሌላት ከእንሃ ይስተሐቡ ለሃ ይወደድላታል። አንተ ሱመ ተጠዋዓን ሱናን መጾም ይወደድላታል። ኹሱሰን በተለይም በተለይም አልአያም እነዛን ቀናቶች መጾም አለባት። ይስተሐቡ ሲያሙሃ መጾማቸው በሐዲስ በቁርአን በሐዲስ የመጡ የሆኑትን ቀናቶች መጾም አለባት። ምን ምን ይበል ከየውም ኢስነይን ሰኞን ይመስል ወየውም ልኸሚስ ሐሙስን ይመስል መጾም ይወደድላታል። ባል ከሌላት ባሏ አጠገቧ ከሌለ ወይ ከፈቀደላት ወይ ከፈቀደላት ማለት ነው። فلم يكن حاضرا عندها كلله أو يكن لها زوج أو لم يكن لها زوج ويكللات فإنها ፈኢንሃ ይስተሐቡ ላይ ይወደድላታል። አንተ ሶመ ተጠዋዕን ተጠውዕ ማለት ምንድን ነው? ሱና ጾም መጾም ይወደድላታል። ሁሱሰን በተለይም አልአያመን ለፊ እነዛን ቀኖች እነዛን ቀኖች ይስተሐቡ ሲያሟ መጾሙ በጣም የሚወደዱ የሆኑ ቀኖች ከየውመል ኢስነይን ሰኞን ይመስል ነቢዩ ዓለይሂ ሰላቱ ወሰላም ሰኞን ጾሙ ብለዋል። ለምን የተወለድኩበት ዕለት ነውና ሐሙስን እጾማለሁኝ። ለምን ስራዬ የሚቀርበው ሐሙስ ስለሆነ ስራዬ ጾመኛ ሁኜ አላህ ዘንድ ሊቀርብልኝ የተሻለ ነውና ብለዋል። ለሁለቱም ምክንያት ደርድረዋል። ስለዚህ ነብዩ የተወለዱበት ቀን ነው ሰኞን ጾም፣ ሐሙስን ደግሞ ስራችን የሚቀርብበት ጊዜ ነው። ጾመኛ ሆነን ስራችን ሊቀርብ የተሻለ ነው። ወሰላሰቲ አያም ሶስት ቀን ደግሞ ሚን ኩል ሸህሪን ከየወሩ ሶስት ሶስት ቀን ከየወሩ ከሰኞና ከሐሙስ ውጭ ማለት ነው። ሶስት ሶስት ቀን አያመል ቢድ ይሏቸዋል። የጨረቃው ብርሃን የሚጨምርበት 12 13 14 ማለት ነው። ከ15 እንደገና ያስቆለቁላል፣ እየቀነሰ ይመጣል። ጨረቃ እንደ ሰው ልጅ ህይወት ነው ነው የሚባለው። መጀመሪያ እያደገ እየፈካ ይመጣል፣ እንደገና ይመለሳል። ከህፃንነት ወደ ጉርምስና ይመጣል። ጫፍ ማክሲመም ላይ ከደረሰ በኋላ እንደገና ደግሞ ይቀለበሳል። እንደዛ ነው የጨረቃ። ስለዚህ 13 12 13 14 እነዚህ ሶስቱ أيام البيض ይሏቸዋል። አያመል ቢት አያመ ሱድ የሚባል ፍቃሁ ጨምረዋል። أيام السود የሚባሉት ደግሞ 27 28 29 የሚጠቁርበት የጨለመው ቀናቶች የሚባሉት ማለት ነው። በየወሩ ይሄ ليس له حديث مؤيد ነው የሚሉት። አያመል ጊዜዎች ግን አሉ። አያመል ጊዜዎች አሉ። በጨረቃ አቆጣጠር ማለት ነው። በፀሐይ አይደለም። በጨረቃ አቆጣጠር وثلاثة أيام ሶስት ቀን ሚን ኩል ሸህሪን ከየወሩ وستة أيام ስድስት ቀን من شوال ከሸዋል وعشر ዙል ሒጃ ዘጠኙን ደግሞ የዙል ሒጃ ወራቶች ويوم የአረፋ የአረፋ ቀን ሰኞ ሐሙስ ከየወሩ ደግሞ ሶስት ሶስት ቀን ሶስት ሶስት ቀን መቼ ነው? ከየወሩ ሶስት ሶስት ቀን ያለው 12 13 14 ከየወሩ ማለት ነው። ካላንደር ወሲተተ አያም ስድስት ቀን ይህ ሸዋል ከሸዋል ብዙ ጾም እኮ ጊዜ አለ። ወአሽር ዚልሕጃ የዙልሕጃን ቀዳሜ አስሩ ቀኖች እንጾማቸዋለን። ዘጠኙ ማለት ነው። አስረኛው ኢድ ነው የተሰገደው። ወየውም የአረፋ የአረፋ ቀን ዘጠነኛው በተለይ አስሩ ብሎ አካቶትን በዛን ይወቃል። ዘጠነኛው በተለይ በጣም ጎላ ብሎ ይወጣ ነው መጾም አለበት። ወየውም የአሹራ የአሹራ ቀን መዓ የውሚን ቀብለሁ ከአሹራ በኋላ አንድ ቀን በመጨመር አው የውሚን ባዕደው ወይ ቀድሞ አንድ ቀን ወይ ዘጠነኛው ወይ አስራ አንደኛውን መጾም አለበት። አሹራን ስንጾም ማለት ነው። መሐረም አስረኛው ቀን ሲጾም ወይ ዘጠነኛውን መጾም አለብን ወይ አስራ አንደኛውን መጾም አለብን። አስረኛውን ብቻ ሳይሆን ማለት ነው። ብንጾም ችግር የለም፣ አስረኛውንም ብቻ ነብዩ አለይሂ ሰላቱ ወሰላም ቀጣይ አመት ብደርስ ኖሮ በስንቱ ታሱዓ ዘጠነኛውንም ጾም ነበር ብለዋል። ሳይደርሱ ነው የሞቱት። ስለዚህ ዘጠነኛውን እንጨምራለን ማለት ነው። ተጓባን አሽራን ስንጾም አንድ ቀን ከበኋላ ወይም አንድ ቀን ቀድሞ አረፋ ወይም አሽራ አሽራን ቀን ማዓ የውሚን ቀብለሁ ከበስተፊቱ አንድ ቀን አው የውሚን ባዕደሁ ወይ ከሱ በኋላ አንድ ቀን መጨመር ኢላ አንሁ ነገር ግን ላይንበሪ አይገባም ለሃ ለሴት ልጅ አንተ ሱመ ተጠዋዕን ሱና መጾም አይገባትም ወአላይሃ ቀባኡን ቀባ እያለባት ምን ረመዳን ከረመዳን ቀባ እያለባት ሸዋልን መጾም አለብኝ ምን መጾም አለብኝ አይባልም ሐታ ተሱመል ቀዳ ነው መጀመሪያ ማውጣት ያለባት። እዳ መክፈል ነው። ለሚስኪን ከምታበላ መጀመሪያ ያለብህን እዳ መክፈል ነው። እዳ ከከፈሉ በኋላ ነው ሌላ ትርፍ ነገር የሚሰጠው። والله أعلم አላህ ይበልጥ አዋቂ ነው። وبالله التوفيق። السلام عليكم አላለቀ ይጨርሳ። እሺ አራተኛ إذا طهرت الحائض ሀይደኛ ከጸዳች አንዲት ሀይደኛ ሀይዱ ከለቀቃት أثناء النهار በቀኑ መካከል ሀይዷ ከጠራ ምን ረመዷን ረመዷን በቀን መካከል ቀን ላይ ዙሁር ላይ ስደት ረመዳን ነው ወሩ ዙሁር ላይ ስደት ሀይዷ ቀጥ አለ ጠራች ማለት ነው ምን ታድርጊ ፈኢነሃ ይህች ልጅ ትቆጠባለች በጥየተ የውሚሃ የቀረውን ቀኗን የቀረውን ቀኗን አትመገብም ለቀኑ ፎርማ ሲባል ሀይዷ ቀጥ ሲል ምን ታደርጋለች ውሃ መጠጣቷን ታቆማለች መመገቧን ታቆማለች ማንኛውንም ነገር ታቆማለች የሚያስፈጥርን ነገር ወተቅዲህ ቀዷ ባይሆን ታወጣዋለች ማዓላ ያሚለቲ ተቀን አፍጠረታ ቢል ሐይድ በሐይድ ካፈጠረችው ጋር ታወጣዋለች። ከቀን በኋላ ከግማሽ በኋላ ጾም የለምና ዙሁር ላይ ስደርስ ምን ሆነ ደሟ ቀጣለ እንበል ሻወር ወሰደች፣ ሶላቷን ትጀምራለች። ረመዳን አስሩን ትሰግዳለች፣ ዙሁርን ትሰግዳለች አይደል? መመገቧንም ቀጥታ አድርጋለች፣ ታቆማለች። ቀኑ ግን አልጾመችም። ጾም አይባልም። ከሌሎቹ ጋር አብራ ቀዷ ታወጣዋለች። አሁን ሁክም ዋናው የወሰድነው ሁክም ምንድን ነው? ምን ታድርግ ማለት ነው? በቀን መካከል ሀይዷ ብትጠራ በቃ ከፈጅር በኋላ ጠዋት ከሱብሂ በኋላ ብትጠራም ያው ነው። አትመገብም፣ ቀጥ ብላ ነው የምትለው። ፈጅር ጎህ ከቀደደ በኋላ ሱብሂ እየተሰገደ እያለ ሀይዷ ቀጥታ ሻወሯን ወስዳ ትዘጋጃለች ለዙሁሯ። ቀኑን ሙሉ አትመገብም፣ ቀኑን ሙሉ አትመገብም። ለምን? ለሁርመት ነው አይቆጠርላትም። ለምን? ሀይዱ ከክልል ውስጥ ገብቷልና ከፈጅር በኋላ የተወሰነ part ሸፍኗልና ተጋባናል። በሱሁር ቢያቋርጥላት አምስት ደቂቃ ቀደም ብላ ፈጅር ከመውጣቱ በፊት አምስት ደቂቃ ቀደም ብላ ብትቀራ ምን ምን ይሆናል? ቀኑን ጾማ ነው የምትውለው። አሁን ግን አምስት ደቂቃ ገብቶ ወይም ደግሞ ኢቃም ሌላ አካባቢ ደሟ ቀጥ ቢል ቀኑን ሙሉ ምግብ አትመገብም፣ ውሃም አትጠጣም። ግን ቀኑ ይቆጠርላታል? አይቆጠርም። አሁን የቀኑ መካከል ላይ ነው ያለች በጣም እንዲገባን ብለው ኢዛ ጠሁረት الحائض አንድ ሀይደኛ ብትጠራ ፊአተና እና በቀኑ መካከል ከሀይዷ ብትጠራ ነው ረመዳን በረመዳን በቀኑ መካከል ብትሰራ ፈኢነሃ ይቺ ልጅ ትንፊቁ ትቆጥባለች በቅየተ የውሚሃ የቀረውን ቀን ክፍል ወተቅዲህ ቀዷ ታወጣዋለች ማላያም ከሌሎቹ ቀናቶች ጋር አለት ያስቀረት ሀድል ሀይድ በሀይድ ምክንያት ካፈጠረቻቸው ቀናቶች ጋር ትጾመዋለች የቀን ግማሽ የለምና ወኢምሳኩሃ መቆጠቧ በቅየተ የውም የቀረውን ጊዜ መቆጠቧ አሁን ዙር ላይ ስደት ከዙር በኋላ ያለውን ትቆጠብ ብለናል ይህን ጊዜ መቆጠቧ አለዚ ጠሁረት የጠራችበትን ጊዜ መቆጠቧ የጅቡ አለይሃ ይወጅብባታል ተብሎ ነው። ኢህቲራምን ሊልወቅቲ ወቅቱን ለማክበር ሲባል ነው እንጂ ከረመዳን ይቆጠርላታል ማለት አይደለም። ኢህቲራም ነው፣ ረመዳንን ለማክበር ነው። ተጋብተናል አይደል? አልገባችሁም? ተረጋግጥ ነው እ ምን ኢህቲራም አክብረሽዋል ረመዳን Selam aleyküm.